ቀባኢል ሐጃ አዳብ ስነ ስርዓት ቀባኢል ሐጃ የሐጃ የጉዳይ አፈጻጸም ስነ ስርዓት እናያለን። ሐጃ ሐጃ ማለት ቀባኢል ሐጃ ማለት ሽንት አጠቃቀም ሽንት ቤት ስንገባ አጠቃቀማችን ከገራ ሲወጡ አጠቃቀም እንዴት መቀመጥ እንዳለብን፣ እንዴት መግባት፣ እንዴት መውጣት እንዳለብን እንመለከታለን። አዳብ ስራ ቀባኢል ሐጃት የጉዳይ አፈጻጸም ስራ አን ብን ማሊክ ረዲየላሁ ተዓላ አንሁ ቃል ካነ ረሱሉላህ ሰለላሁ ዐለይሂ ወሰለም ነቢዩ አለይሂ ሰላቱ ወሰላም ነበሩ። ኢዛ ደኸለ አልኸላአ ሽንት ቤት በሚገቡበት ጊዜ ወደአ ኻተመሁ ቀለበታቸውን ያስቀምጡት ነበር ውጭ ላይ መሐመዱን ረሱሉላህ የሚል እንትን አለበት ነቅሽ ማለት ነው። መሐመዱን ረሱሉላህ የሚል አለበት። ያንን ሲመቱት ሌላ ሙራሰላ ለማድረግ ወይንም ሙካተባ የተለያዩ ሙሉኮች ጋር ባለስልጣናት ጋር ሲላላኩ ማህተም ስለሚያስፈልገው ህጋዊ ለማድረግ የእሳቸው መሆኑን ለማረጋገጥ ሙሐመድ ረሱሉላህ የሚል ቀለበት ነበራቸው። በሱ ያስሙና ይልካሉ ነብዩ አለይሂ ሰላቱ ወሰላም። ይህንን ቀለበት መሐመድ ረሱሉላህ የሚል ቃል እንትን ጽሁፍ ስላለው ሽንት ቤት ሲገቡ ውጭ አስቀምጠውት ነበር የሚገቡት። አሁንም ማንኛውም ዚክር ያለበትን ነገር ለብሰንም ይዘንም ምን ብለንም መግባት ክልክል ይሆንብናል። ባይሆን ሌባ ከፈራ እረሳዋለሁ ብለህ ከፈራ የሆነ ነገር ከፈራ ሰውየው ይዞ ሊገባ ይችላል። ከዛ ውጭ መጠንቀቅ ባለፈውም የሆነ ነገር እንትን ነግሯቸዋል አይደል? ቲሸርት ላይ የሆነች ነገር ነበረ የተጻፈ ጽሁፍ صلى الله عليه وسلم محمد رسول الله ወይንም የሆነ ነገር እኔ አላየሁትም። እንደዛ ነገር ካለ አንደኛ ተሸክሞ መግባቱ ጥሩ አይደለም። መተው ነው ማስወገድ፣ እንደምንም ብላችሁ ማስወገድ አስወግዱ። ኢንሻአላህ ያ ማለት ነው ማንኛውም ዚክር ያለበትን ነገር ጥንቃቄ ማድረግ አለበት። እና እዛ ደኸለ ልኸላአ ቆሻሻ ቦታ ወይንም ሽንት ቤት ሲገቡ ነብዩ አለይሂ ሰላቱ ወሰላም ሱባ ኻተመው ቀለበታቸውን ያስቀምጡት ነበር አኽረጀው አርባዓ አራቱም ዘግቦታል ወሆ መዕሉል ሐዲሱ መዕሉል ነው ወለው ካነ መዕሚን ሪዋየቲ ሐማም አን እብኒ ጁረይጅ አን ዙህሪ የተያዘ ነው ጁረይጅ ለመስማዕ አን ዙህሪ ከዙህሪ አልሰማም ከሌላ ነው የሰማው ተብሎ ነው መዕሉል የሆነ ወላኪን ሐዲስ ሰሒህ ሐዲሱ ሰሒህ ሐዲሱ ሰሒህ አይ ጥሩ አይደለም هذا هو من الشبهات በእንግሊዝኛም ቢሆን ራሱ ሙሐመዱን ረሱሉላህ የሚለው አለማድረጉ ነው ጥሩ ያ ማድረግ አለበት መዕሉል ማለት በሽተኛ ማለት ነው። ሰነዱ በሽተኛ ነው። ሰነዱ በሽተኛ ነው ማለት አንድ ባዕድ ሰው ተቀላቅሎበታል ውስጥ ውስጥ ጁረይጅ አኒ ዙህሪ እብነ ጁረይጅ የሚባለው ሰውዬ ከዙህሪ ቀጥታ ዙህሪን አላገኘም። ዙህርይና እሱ መካከል አንድ ሰው አለ። ያ ሰውዬ አልታወቀም። ስለዚህ ሐዲሱ معلول ይሆናል። ይሄ ሐዲስ معلول ይሆን እንጂ በሌላ ሐዲስ صحيح ነው ስለዚህ ቀለበትን ነገር ወይም ማንኛውም ዚክር ያለበትን ነገር ይዘን መግባት የለብንም። ቁርአንን ተሸክመን መግባት የለብንም። ሰው ካለ እንሰጠዋለን። ሌባ የምንፈራ ከሆነ ግን ይፈቀዳል ይላሉ ዑለማ። ሌባ የሚፈራ ከሆነ ውስጥ ላይ ይወስድብኛል የምትል ከሆነ ለማንም ማስጠጥ ከሆነ መርካቶ አንዋር መስጊድ ለማን ትሰጠዋለህ? የምትሰጠው እንግዲህ ዘልገባ ትችላለህ ማለት ነው። ቀለማት ፈትዋ ሰጣለች። አው ጀዛከላሁ ኸይረን አልፋ አልፍ ጀዛ ያ አላህ ወላሂ በጣም አንድ ጥንቃቄ ማድረግ ያለብን ነገር ሞባይል ውስጥ ያለ ሰውትያም ይሁን መክቱባ ሶፍትዌርም ይሁን والله ዑለማዎች በጣም ነው የሚከለክሉት። ማለት محرمات ነገር በቴክኖሎጂ ኪሳችን የገባው በቴክኖሎጂ እየሰራ ነው ወንጀልን ወንጀልም ራሱ በቴክኖ የሚሰራበት ዘመን ማለት ነው። ዛሂር ዛሂሩን እውቀት እያለ ስትርቅ በውስጥ ግን በ techno ገብተውብሃል። በሶፍትዌር ነው የገቡት። ስለዚህ የሚገርም መሐረማት ነው የሚሰራው። ይሄን ይሄንን ዑለማዎች ግማሽ የተወሰኑ ሰዎች ብታወጣው ሜሞሪን ብታወጣው ምንም ነገር ስለሌለው የሚገለጥ ነገር ስላልሆነ ጣጣ የለውም ብለዋል። በእንትን ማለት ነው። ግማሽ ሰዎች ደግሞ ዑለማዎች ደግሞ ተው ዚክር ያለበትም ቁርአን ያለበትም ሶፍትዌር ያለበትን ነገር ይዛችሁ ሽንት ቤት አትግቡ ብለዋል። ከልክለዋል። አሁንም እህትያጥ ብናደርግ أولى አስጠንቅቅ ነው ለማንኛውም ነገር። ይበቃል የሚልም አለ፣ አይበቃም የሚልም አሊም አለ። አንድ ሰው ይዞ ቢገባ መሐረም አሰርተሃል ብለን መቶ percent አንጭንበት። እህትያጥ አድርግ ተብሎ ነው የሚነገረው። ተግባባን አይደል? መቶ percent አንተ ወንጀለኛ ነህ እንዴት ቁርአን ይዘህ ኡ ቀውጢ ያዙ ልቀቁኝ አንልም። ይበቃል ያሉ ዑለማዎች አሉ፣ አይበቃም ያሉ ዑለማዎች አሉ። አይበቃም ያሉት ዑለማዎች ምን ያክል በቴክኖሎጂ محرمات ን እኛ እያሰሩን እንደሆነ ነው እንድንጠነቀቅ የነገሩ መጠንቀቁ أولى የተሻለ ነው። احتياط የነበሩንን ዓለሞች ስንቀበል ማክረር አይደለም ይሄ። እኔ ደግሞ በጣም እንዳትሸወዱ የሆነ ነገር ከወዱ ሰው ሸሪዓው ሰደድ ዘሪዓ ተብሎ የተዘጋ ነገር አለ። ሐላል ሆኖ አትስሩት የተባለ አለ። ለምን ሐላሉን ስትሰራ ወደ ሐራም የሚያዳርስ ነገር ከሆነ አታራፉ መን ሐለ ሐውለል ሁና ዩሽሪኩ አየቃ ድንበር ድንበሩ ላይ አትጠብቃሉ ለምን አጠገቡ ከደረስ መግባት አይቀርምና እንደዚህ አይነት እንኳን ሸሪ አለ እንኳን ይሄ እክትላፍ ዑለማ ያለበት መራቃችን ማክረር አይደለም ማክረር አይደለም በራስ ላይ ማክረር ማጥበቅም አይደለም ንጹህ ከጥያቄ ምልክቱ ውስጥ መውጣት ማለት ነው ይሄ አለመጠቀሙ وعنه رضي الله تعالى عنه قال كان النبي صلى الله عليه وسلم إذا دخل الخلاء ነብዩ አለይሂ ሰላቱ ወሰላም ከላ ሲገቡ ሽንት ቤት ውስጥ ሲገቡ ቃል ይህን ይሉ ነበር አላሁመ ኢኒ አዑዙ ቢከ ሚነል ኹቡሲ ወል የሚለውን ዱዓ ያደርጉ ነበር። ከላ ሽንት ቤት ሲገቡ ሽንት ቤት ሲገቡ ከነፍ ወይንም ሙዓድ ሊሃዳ ለዚሁ የተዘጋጀ ሽንት ቤት ከሆነ ከመግባታችን በሩ ላይ ስንደርስ ነው ይሄን የምንለው። ሜዳ ላይ ከሆነ አንድ ሰው ልብሱን ለወልቅ አካባቢ ነው ማለት ያለበት ይላሉ። ለምን አላህ የሚለውን ስለሚያነሳ አላሁመ የሚለውን ስለሚያነሳ ሽንት ቤት ውስጥ ሲገባ ሳይሆን ሽንት ቤት ሊገባ ከሆነ በሩ ላይ ሲደርስ ሊገባ ስል ቀብላ አየርኩል ከመግባቱ በፊት ሜዳ ላይ ከሆነ የሚጠቀመው ከተራራ ወይንም ከእንጨት ጀርባ ከእንትን ጀርባ ሆኖ ከሆነ የሚጠቀመው ልብሱን ሊያወልቅ ምንም ሊያወጣ አካባቢ ላይ ይስን ይዝከር ይላሉ። إذا دخل الخلاء ቃል ይሉ ነበር ነቢዩ عليه الصلاة والسلام اللهم ጌታዬ ሆይ إني እኔ أعوذ بك በአንተ እጠበቃለሁ من الخبث ከወንድ ሰይጣናት ወለኸባኢስ ከሴት ሰይጣናት እምጠበቃለሁ ይሉ ነበር ነብዩ አለይሂ ሰላቱ ወሰላም። ኹቡት ያለው ጀምዑ ኸቢትን የኸቢት ፕሉራል ነው። ኹቡት የወንዶቹ ፕሉራል ነው። ኸባኢስ ማለት ደግሞ ጀምዑ ኸቢተትን ኸባኢስ ፈርሱዮች እንተቀለለ አخرجه السبعة ሰባቱም ዘግበውታል። አሁን ጠንካራ ነው። ከዛ የማይማን ትልቅ ቦታ ቁጥር ናቸው ብሎ ላይ ያሉት ማለት ረዋሁ ሰብዓ ረዋሁ ሰብዓቱ ስልስ ኢማሙ አሕመድ ትርሚዚ ነሳይ አቡ ዳውድ እብን ማጀ ቡኻሪ ሙስሊም ማለት ነው ሁሉ ዘግቦታል መሐል ወንድም ሴትም ነው ይህንን ማለት ያለበት ወንድም ሴትም ነው ማለት ያለበት እንደውም ለሴቶች እጅግ በጣም መባል አለበት ለምን እኛን የሚጠብቁ እንትኖች መላኢካዎች ሽንት ቤቱ ቆሻሻ ውስጥ ስለማይገቡ ብቻችን ራቁታችንን ሆነን ነው የምንገባው። ከመሳሪያ ርቀን ማለት ነው። ትጥቃችንን ፈተናል ማለት ነው። እዛ ከገባን በኋላ ሰይጣናት እኛን ሊያጠቁን ይችላሉ። ይህንን አላሁመ ኢኒ አዑዙ ቢከ ሚን አልኹቡት ወል ኸባኢስ ብለን ዱዓውን አድርገን ከገባን ሰይጣናቶች አይነኩንም። ቦታው ላይ ዚክር የሌለበት ቦታ መላይካ የሌለበት ቦታ ስለሆነ ንጹህ ያለምንም እንትን ያገኙናል መከላከያ። እዚህ ነው ከዛ ለመዳን ኢንሻአላህ ምን ችግር አታውራ ማውራት ክልክል ማውራቱ ክልክል ማለት ማውራት ጮህ አበበ በልቶ በላ ብላ አታምል ጮህ ምን ስንል ስንል ምን ምን እንትን ማለት ንያ ስላልሆነ ትለዋለህ ጮክ ብለህ ረሽ ምን አስፈልግ ያው ማለት ያለብህ ያክል አንተ የሚሰማ ያክል የቀድሪ ማ ተስማዑ ነፍሱክ ራስ የሚሰማውን ያክል اللهم انك بك አንተ የምትሰማውን ያክል ማለት ነው እ ይተው እንዳይ اللهم የሚለው አለ وعنه وعنه انس بن مالك ናቸው ሶስቱንም ሐዲስ በተከታታይ እየዘገቡት وعنه اي انس رضي الله تعالى عنه قال ካነ ረሱሉላህ ሰለላሁ ዐለይሂ ወሰለም የድኹሉል ኸላ ነብዩ ዐለይሂ ሰላቱ ወሰላም ኸላ ይገቡ ነበር ሽንት ቤት እና ፈአህሚሉ አነ ፈአህሚሉ ተሸክሜ ይሄድ ነበር አነ እኔና ይላል አነስ ወጉላሙን ነህዊ እኔን የመሰለ ሌላ ወጣት ይላል ተሸክመን እንሄድ ነበር ኢዳወተን ኢዳዋ ማለት የእርኮት ይሉታል ወይም ደግሞ አይደለም ኢዳዋ ከቁዳ የሚሰራው ነው ቀርበታ ማለት ነው ቀርበታ ታውቃላችሁ ስልቻ ታውቃላችሁ? ቀርበታ ስልቻ ይሄ እርኩት የሚሉት ነው። እርኩት ትክክለኛ ትርጉም ነው። እርኩትን የሚያውቅ አታውቁትም እንጂ እርኩት ቆይ እርኩት ምን አለ መሰላችሁ? አንዳንድ ጊዜ የዱሮ ሰዎች ሲንቀሳቀሱ አሁን የድሮ እንትኑ ስለ ያሳይታል የሆነ ፊልም ምናምን ነገር ሲሆን በቆዳ እንደዚህ ይዘው እየተሻሙ የሚቀጥበት ምናምን እርኩት የምትባለው ትንሿ እሷ ናት። የትልቁ ስልቻው ሳይሆን ማለት ነው። ትልቁ ትልቅ ሰው ሳይሆን አለች ትንሽ ትንሽ ናት። ውዱ ለማድረግ የማንቆርቆር ያክል ነው። አፋሮች ምናምን ያውቁታል። አፋ አፋር ክልል የመጣ ያሪፉ ቀይረ ነቢዩ አለይሂ ሰላቱ ወሰላም يدخل الخلاء كان النبي صلى الله عليه وسلم يدخل الخلاء ነብዩ ሰላቱ ወሰላም خلاء ሲገቡ فاحملوا እኔ ተሸክሜላችሁ ነበር አነ እኔና ወጉላሙ ነህዊ የኔ ቢጤ ሌላ አንድ ወጣት ይላል እብኑ አባስ ናቸው ያላለ ወይ ጃቢር እብኑ አብድላህም ነው ተብሏል። ሁለቱም ዘገባ ስላለ ጃቢር እብኑ አብድላህ ነው ይሄ ወጣት የተባለው ስሙን ስላልገለጸው ኢዳወተን ኢዳዋ ማለት እርኩስ ወይም ደግሞ ቀርበታ የሚሉት ማለት ነው። ከቆዳ የተሰራ ነው። ሚማኢን ውሃ ይዘን እንገባል እንሄድ እንከተላቸው ነበር ነብዩን አለይሂ ሰላቱ ወሰላም እና ሌላ ተጨማሪ ወአነዛ ጦርም ይዘን እንከተላቸው ነበር ነብዩ ፈየስተንጂዲል ማኢ በውሃ ውስጥ አደርጋሉ ጦሩን ደግሞ ለተለያየ ነገር ይጠቀሙታል። ጦሩን ሜዳ ላይ ከሆነ የሚቀመጡት እዛ አካባቢ ሰው አለ ማለታቸው ነው። በርቀት ጦሩን ያስቀምጡታል። ሰው ሲመጣ እዛ አካባቢ ሰው አለ ማለት ነው ብሎ ይመለሳል። አንድ በዚህ ይጠቀሙበታል። ወይም ደግሞ እባብ ምን ምን ነገር አራዊት ካለ ሊገሉበት ይችላሉ። ግን ዑለማዎች ናቸው። ወይም ደግሞ ረክ እንትን ውዱ እስቲንጃ አድርገው ውዱ ካደረጉ በኋላ እንደ ሱትራ አድርገው እነዚህ ወቅተው ይሰግዳሉ። ሱትራ ይጠቀሙበታል። ይሄ በጥቅስ አለ ይላሉ። እዚህ ላይ ይጠቀሙት ነበር። ስለዚህ ፈአህሚሉ አነ እኔ እከተላቸው ነበር ወጉላሙ ነህዊ ሌላም ምን የኔ በኔ እድሜ ተመጣጣኝ የሆነ ወጣት ልጅ ኢዳወተን በቀርበታ ወይም ደግሞ በእርኮቱ ሀይዘን እንከተላቸው ነበር ሚማኢን ወአነዛ እናም ጦር ይዘን እንሄድ ነበር ሁለቱም ነገር ፈይስተንጅቢልማ ሐዲሱ ሙተፈቅ አለይህ አነስ ብኑ ማሊክ ነቢዩን አለይሂ ሰላቱ ወሰላም እንደዚህ ነው ይኻድማል እስከዚህ ድረስ ኻድሟቸዋል ነቢዩን አለይሂ ሰላቱ ወሰላም አባትን፣ እናትን፣ ደካማ ቤተሰቦችን፣ መሻይኮቻችንን ውሃ መከተል ማንኛውም ማለት ነው። ጫማቸውን ማውለቅ፣ ጫማቸውን ማቅረብ፣ የሆነ ነገር ለነሱ የሚጠቅም ነገር ማድረግ ይሄ ተከቡር ወይንም ደግሞ ለነሱ መስገድ ነው ማለት አይደለም። አተፋሙ ሀከዛ ትናንትና እንደውም ቀራ ነው ላይ መስሐለል ኹፈይን ምን ነበር ያለው? ፈአኽወይቱ ሊአንዚዐ ኹፈይን የነብዩን ጫማ ላወልቅ ዝቅ አልኩኝ ዳዕሁማ ፈኢነ እርከልቱማ ጣሂረተይን አሉኝ። ከዚህ የምንረዳው ምንድነው? ታው እንደዛ አካድም አካድም አላሉ ጫማ አታውጣ አላሉ። አባቶቻችንን ጫማ፣ የሸኾቻችን የትልልቅ ሰዎችን ጫማ ማቅረብ ማውጣት የሚደክማቸው ነገር ከሆነ እንደዚሁም የውዱ እና የስንጃ ውሃ ይዘናቸው መከተል እናትና አባቶቻችንን ማለት ነው። ደካማ ሰው ማንኛውም ሰው ደካማ ሰው ሙስሊም ማለት ነው። አኮሌ አይ ዱላብ ነው አኮሌ አኮሌ ዱላብ ኢዳዋ ከቆዳ የተሰራች ነው። ምን ጅልድን የሚሰራ እርኮት ነው ማለት ያለባቸው። ቀርበታ ወይም እርኮት ነው ትክክለኛ ትርጉም። ይስነዑ ምን ጅልድ ከቆዳ የሚሰራ ከቆዳ የሚሰራው አኩሌ አይባልም። አኩሌ ከቅል ነው። አኩሌ ከቅልና ከስፌት ይሄንኛው ከቆዳ የሆነ ቀርበታና እንትን ነው እርኮት በቃ ቂራአቱ ይግባችሁ እንጂ የግድ እርኩስ መሆን የለበትም። ይዛችሁ ነው እሺ። በማንቆርቆሪያ በማንኛውም ይዛችሁ እ ቂራአቱ ግን እዚህ ቦታ ላይ አነስ ይዞ ሲሄድ የነበረውና የአነስ ጓደኛ ለነብዩ በምን ነበር ውሃ ይዘው የሚሄዱት? በኢዳዋ ነው። እርኩስ ወይንም ከቀርበታ ነበር ከቆዳ የተሰራ የዛን ጊዜ የላችሁ እንደዚህ አሁን ቴክኖሎጂ ወአነዛ ፈይስተን ጅግርማ እና እስተስማ አነዛ ግልጽ ነው። متفق عليه ስለሆነ ሐዲስን ደረጃ ነው وعن المغيرة بن شعبة رضي الله تعالى عنه قال قال رسول الله صلى الله عليه وسلم ነብዩ عليه الصلاة والسلام እንደሃሉኝ ይላል مغيرة بن شعبة قال لي رسول الله صلى الله عليه وسلم خذ الإداوة ቀርበታውን ወይንም እርኮቱን ያዝና ተከተለኝ نبي ነብዩ حتى توارى عني كان يسكن እስከሚሰወሩ درس ሄዱ فقضى حاجته ሂደው ጉዳያቸውን ፈጽመው መጡ يسندون حتى እያለ ነው እስቲ በኢዳዋ በርኩቶ አምጣልኝ አለ አለ እያለ ነው ወደ ለኢዳዋ ኢዳዋውን ያዝና ተከተለኝ አለ ኢዳዋ ማለት ምንድን ነው ቀርበታውን ማለት ነው ፈንጠለቀ ነብዩ ሄዱ ተጓዙ ሐታ ተዋራ አኒ ከኔ እስከሚሰወሩ ድረስ ከአይኔ ጠፉ በሆነ ነገር ተከለሉኝ ማለት ነው ተቀባ ሐጀታ ጉዳያቸውን ፈጽመው መጡ ሐዲሱ ሙተፈቅ አለይህ ከዚህ የምንረዳው ምንድነው ለስንጃው ሀይዘን መሄድ እንዳለብን ዝም ብለን በደረቁ መሄድ የለብንም ሁለተኛ ከኔ ተሰወሩ ማለቱ ሐታ ተዋራ አኒ ማለት ነብዩ አለይሂ ሰላቱ ወሰለም ሁሉቃቸው፣ አደባቸው፣ ስነ ስርዓታቸው እንደዚህ ነበር። ከሰው ሰው ፊት ለፊት ሰውነታቸውን አይገላለጡም። በጣም ጥንቃቄ አላቸው። ማንኛውም ነገር የሚያረክስ ነገር እኛ አሁን አንድ የሚታይ ነገር አለ። والله ሙስሊሙ ልጅ ሐታ ሻወር ቤት ይሄዳል። ሰነል አይለ ትንሽ በይነ ሩክበት ወሱራ መጋለጥ هذا حرام ክልክል ነው። በጣም ክልክል ነው። ምንም በጣም ተጠንቀቁ። እናንተ ሌላ አይደለም። ኳስ እንኳን ስትጫወት ከጉልበት በላይ የሆነ ነገር አትልበስ እያሉ ነው። አዳ حرام ይሄ ራሱ حرام ነው የሚለው حرام ነው። ሐዲሱም ደግሞ حرام ነው። የዑለማ قول እንኳን አይደለም። direct حرام የተቀመጠ حرام ነው። ይህን ማሳየት ክልክል ነው። ለዚህም ነው ረዘም ያለ ነገር ልበሱ። አታ ኳስ ላይ እንኳን ስትጠቀሙ ረዘም አድርጉት። ኳሱ አይደለም ክልክል የሚሆነው ኳስ ውስጥ የሚሰራ ነገር ነው። ያችን ስራ ለመጠበቅ ረዘም። ስትወርቅ ብትጋለጥ ችግር የለም ምንም አይደለም። ግን ያን ያንን ተጠቀሙ። የምታደርጉት ነገር ስለሆነ በጣም መጠንቀቅ ያለብን ነገር አደረገ ሆቴል ኢዳዋ ፈንጠለቀ ሐታ ተዋራአኒ ፈቀባ ሐጀተሁ ነቢዩ አለይሂ ሰላቱ ወሰላም ጉዳያቸውን ፈጸሙ ይላል ሐዲሱ ሙተፈቅ አለይሂ ማንኛውም ነገር መጋለጥ የለብንም ጥንቃቄ ማድረግ አለብን መጮህ መሯሯጥ ጡጢ ማድረግ ሽንት ቤት አካባቢ ሁለቱንም መጠቅ ሶስት አይነት ነው ያለው ማለት አንደኛ በ soft ተጠቀምና በውሃ መጠቀም ይሄ أولى ው በጣም أولى ው ወይም ደግሞ በውሃ ብቻ direct መጠቀም ይሄ ሁለተኛ ደረጃ ወይ ደግሞ በ soft በድንጋይ ብቻ መጠቀም ሶስተኛ ደረጃ ነው። ሶስቱም እስቲንጃን ይወክላሉ። ሶስቱም ከሁሉም ግን የትኛው ነው የሚቀደመው? መጀመሪያ አዳርቀህ ውሃ ስታስከትል በጣም ይጠራል እንትን ማለት ነው። ተለውሳ ይፈጠር። ይህንን أولى ን ያደረጉት ወደፊት እንቀረዋለን ይመጣል ብዬ ምን የማይነጅስ ከሆነ ችግር የለም። የማይነጅስ ከሆነ ግን ሽንት ቤቱ ላይ ስትጠቀም ሽንት ቤቱ ሞልቶ ከሆነ ውሃ ስትጠቀም የሚረጭበት ከሆነ ክልክል ይሆናል። የዛን ጊዜ አዳር ተነስና ሌላ ቦታ ሲንጃን ትጠቀማለህ። ይሄ ውሃውን ማለት ነው። ዋናው አለመረጨቱ ነው እንጂ ቦታው መለየት የግድ የለበት። ግልጽ ነው። وعن ابي هريره رضي الله تعالى عنه قال قال رسول الله صلى الله عليه وسلم يا الله መላእክተኛ እንዲህ ይላሉ ምን አሉ እተቁላ ዐይነይን ሁለት የመረገሚያ ማዕከላትን እራቁ አሉ ነብዩ አለይሂ ሰላቱ ወሰላም እተቁ ተጠንቀቁ አላ ዐይነይን አልመልዑነይን ብለዋል ወይም ደግሞ አልመካነይን الذين يتسببان للعن ማለት ነው المكانين اللذان يتسببان للعن የመረገሚያ ማዕከል ለመረገም መነሻ የሚሆኑ ሁለት ቦታዎችን ራሱ አሉ ነብዩ አለይሂ ሰላቱ ወሰለም። አንደኛ አለዚ የተኸላ الناس አንደኛው ለርግማን የሚጋለጥ ሰው አለዚ የተኸላ እንጽዳዳ ማለት ነው። የተከላ ማለት ተከላ ማለት ሌላ ቦታ አገለለ ማለት ነው። መንገድ ለቆ በሌላ ሄደ ማለት ነው። ተከላ የተከላ ማለት አይ የተበረዘ ወይንም ደግሞ ሽንት እንትን የሚጠቀም ማለት ነው። እዚህ ተበረዙ አለዚ የተፈላ የሚጠቀም የሚጽዳዳ ፊጦሪቅናት በሰዎች መንገድ ላይ የሚጽዳዳ አውፊ ዘልህም ወይ ጥላቸው ስር የሚጽዳዳ ይሄ ከሁለቱ መረገሚያ ቦታዎች አልቀረም ማለት ነው። ከነዚህ ከሁለቱ ቦታዎች በጣም መጠንቀቅ አለብን እያሉ ተጠንቀቁ። ሁለት የመረገሚያ ምክንያቶችን አንደኛ ሰውየው ለምሳሌ አለዚ የተፈላ ፊጦሪቅናት በሰዎች መንገድ ላይ የሚጽዳዳና አውፊ ዘልህም ወይ ጥላቸው ስር የሚጽዳዳ ተረጋ ይረገማል። ለምሳሌ ሻወር ቤት ውስጥ የሚጠቀም አለ። ሙስሊም ይሄን አያደርጉ ለምን ለልዲ ተአኸር ወደኋላ አይቀርም። ያ ራሱ የእርግማን ቦታ ነው፣ መረገሚያ ቦታ ነው። እርግማን ይዳርጋል። ደግሞ ዙልም በዚህ የሚመጣ ቀላል ይመስለዋል፣ አያውቅም ያጠፋውን ጥፋት ሌላ ሰው አለመዘለሙን እንጂ እዚህ የሚገርም ሺህ ሰው እየዘለመ ነው። ሐታ الكفار حتى المكان الذي يستخدمون الكفار አይቻልም እንደዚህ አይነት ዝም ነው ገደል ነው አይፈጸም እንደዚህ አይነት ነገር ሻወር ቦታ ላይ የሚወጡ አሉ የሚጠቀሙ አሉ በጣም እንትን ሰዎች የሚጠቀሙበት ማንኛውም እነዚህ ሁለት ቦታ አይደል እንቀራዋለን። ሻወር ቤትም ይሁን ጥላ የሚጠቀሙበት ቦታ ይሁን የሚጫወቱበትም ቦታ ይሁን የትም ይሁን ቴኒስ ቦታ ሄደ መጠቀም ሐራም ክልክል ይሆንባል። ክልክል የሚጠቀሙበት ለምንድን ነው የሚጠቀሙበት? ምን ቶ ሰው የሚጠቀሙበት ቦታ ላይ አታድርግ። ሐራም ነው የምትል ከሆነ ሐራምነቱን በሐራም መከላከል አለብህ እንጂ ክልክል ነው ብለህ ዳዕዋ ማድረግ እንጂ እንደዚህ አይነት ነገር አይፈጸምም። ሜዳ ላይ ሄዶ ኳስ ሜዳ ውስጥ መጠቀም ክልክል ነው ብለህ አይቻልም። እንደዚህ አይነት ሰዎች የሚቀመጡበት የሚጠቀሙበት ቦታ ማን ነው ሙስሊም ነው ወይ ምን ነው ወይ ብላችሁ ሰዎች የሚጠቀሙበት ዛፍ ስር መሆን ምንም ቦታ ይሁን የሚጠቀሙበት ቦታ ላይ ሂዶ የሆነ ነገር መጽዳዳት በጣም ክልክል ነው። ክልክል ነው። رواه مسلم مسلم ዘግቦታል ሐዲስ وزاد أبو داود عن معاذ كمعاذ بن جبل من فضلاء الصحابة ونبلائهم ወፉቀሃኢህም ከፉቃዎቹ እጅግ ቀዳሚና ታላቅ የሆነው ሙዓዝ እብን ጀበል ታላቅ ሰሐቢይ ነው። ሸሂድ አልዓቀባ አቀባም ላይ ተሳትፏል። ወበድርን በድርም ላይ ተሳትፏል። ወገይሪሃ ከዛም በኋላ ያሉት መሻሂዶች ላይ ሁሉም ላይ ተሳትፏል። ተዕመለሁ ነቢ ሰለላሁ ዐለይሂ ወሰለም አለል የመን የመን ላይ ስልጣን ሰጥተውት ሂድ አስተዳድር ብለውታል። ነቢዩ ዐለይሂ ሰላቱ ወሰላም عندما أرسل معاذا إلى اليمن فقال له إنك تأتي قوما أهل كتاب تدعوهم فليكن أول ما تدعوهم إليه كلمة التوحيد أي التوحيد وإذا توحيد كراشوا بلو فإنهم أطاعوك لذلك فأخبرهم أن الله قد افترض عليهم خمس صلوات في اليوم والليلة የሚለው ሐዲስ ለአኺር الحديث ይህንን አስተምረው ይለጥፉታል። ሙዓዝ ብን ጀበል ሙዓዝ ብን ጀበል የዑለማዎች መሪ ሆኖ ነው የውመል ቂያማ የሚነሳው። ነብዩ አለይሂ ሰላቱ ወሰላም አዕለሙ ቢልሐላል ወልሐራም ከሰዎች እጅግ በጣም ሐራምና ሐላልን አበጥሮ አብጠርጥሮ የሚያውቅ ሙዓዝ ብን ጀበል ነው ብለዋል። ኢማም ሆኖ ነው የሚነሳው የውመል ቂያማ አንድ ማይል ወይም ደግሞ አንድ የተወሰነ ያክል ርቀት ቀድሞ ነው የሚነሳው ከዑለማዎች ኢማም ሆኖ ማለት ሙዓዝ ብን ጀበል ወስተዕመለሁ ዑመር አለሻም ነብዩ የመን ላይ አስተዳደር የመን አስተዳደር አድርገው ላኩት። እዛው የመን እያለ ነው ነብዩ አለይሂ ሰላቱ ወሰላም የሞቱት። መጣ ነብዩ መሞታቸውን ሰማ። እንደገና በዑመር ዘመን ደግሞ ሻም ላይ ገዢ አደረጉት። ወደ ሻም ላኩት አለሻም ባዕዳ አቢ ዑበይደት ብን ጀራህ ማለት ሶፊ ፍቃውን አምዋት አምዋት የሚባለው በሽታ የአምዋት ወባ ይባላል ወይም ደግሞ እንትን ወረርሽኝ ጧዑኑ አምዋት የሚባለው ብዙ ሺህ ሰሃብ ብዙ ሺህ ታቢዕይና ሰሃባን ጨምሮ አልቀዋል በዚህ በሽታ እንዳለ መደዳውን ነው የመታቸው ብዙ ታሪክ ላይ ስታዩ ፍቃውን አምዋት የሞተ ነው በአስራ ሰባተኛው ዓመተ ሂጅራ ነው በአስራ ስምንትም ተብሏል የታላቅ ሰሐቢይ ማለት ነው ወዛደ አቡ ዳውድ አቡ ዳውድ ጨምሯል በሁለቱ ላይ በሰዎች መንገድ ላይ መጠቀምና በሰዎች ጥላ ስር መጠቀም የሚለው ሙስሊም ዘግቧል። አቡ ዳውድ ደግሞ እነዚህ ሁለቱና ሌላ ተጨማሪ ነግሮናል። ምን ወለመዋሪድ ወደ ወንዝ የሚወርዱበትንም ወደ ውሃ የሚወርዱበትንም መንገድ ላይ መዋሪድ መዋሪድ ወለፍዙ ቃሉ ይሄን ይመስላል። አረፍተ ነገሩ አገላለጹ እተቁል መላኢነ ሰላሳ ብሎ ነው የተናገረው። ሶስቱን የመረገሚያ ምክንያቶች የሚሆኑትን ነገራቶች ተጠንቀቁ አንደኛ ወሪቅ ሁለተኛ ዝል ሶስተኛ መዋሪድ እነዚህ አራት ሶስቱን ማለት እነዚህ አድርጎ ነው የቆጠረ እንትና አቡ ዳውድ ከሙዓዝ ባያተው ሐዲስ ማለት አልበዛር በዛር ፊል መዋሪድ ብሎ ተናገረ። በዛር ደግሞ ምን አሉ? ፊል መዋሪድ የወንዝ መውረጃ ቦታ ወይም ውሃ መውረጃ ቦታ ወቃሪዓት ጠሪቅ ዋና አውራ ጎዳና ላይ ቃሪዓት ጠሪቅ ሰዎች የሚጠቀሙት ጎዳና ላይ መንገድ ላይ መጠቀም ክልክል ነው። ሰዎች አጥፍር እየሄድን እንሸናለን ደግሞ ራሱ እየተበሳጨ ምንድን ነው የሚሉት? አጥርተን የሚሰማ ውሻ ብቻ ነው ይላሉ። እውነታቸውን ሰውየውን እኮ እየተናገረው ነው ያነጭ እንደዚህ አይነት ቆሻሻ ነገር መጠቀም የለብንም። የሰው ልጅ መስቱር ነው መሆን ያለበት። አልበዛር በዛር ደግሞ ፊል መዋሪድ ውሃ መውረጃ ቦታ ላይ ብሎ ተናግሯል። ወቃሪዓት ጠሪቅ አውራ ጎዳና ላይ ብሏል። ወዝል ጥላ ስር ብሏል። በዛር በዘገቡት ማለት ነው። ወለአህመድ አህመድ ደግሞ አን ኢብኑ አባስ ረዲየላሁ ተዓላ አንሁ አው ነቅዓማኢን ብሎ ተናግሯል። ነቅዓማ ማለት ውሃው የሚመነጭበት ቦታ ላይ ውሃ ማቆሪያ ቦታ ማለት ነው። ነቅዓማ ማለት ውሃ የሚታቆርበት የሚገደብበት ቦታ ላይ ሄዶ ሽንት መጠቀም ወይንም ሰገራ መጠቀም ይህም ክልክል ከመረገሚያ ቦታዎች ከመረገሚያ ምክንያቶች ውስጥ አንዱ ነው ማለት ነው። ኢማም ደግሞ ይህን ጨምረዋል። ጥቅሉን ስንመለከተው ወፊሃ ሐዲሱ ላይ ضعፍ እናለበት አህመድ አን ኢብኑ አባስ ረዲየላሁ ተዓላ አንሁማ ያዘው አብደላህ ብኑ ሉሐይ አስላለበት ማን አህመድ አን ኢብኑ አባስ ይዞ የዘገበው ሐዲስ አለ እውነት አማኢን የሚል ይሄ ሐዲስ ዱዒፍ ነው አሉ። ለምንድን ነው ዱዒፍ የሆነው? አብደላህ እብኑ ሉሐይዓ የሚባል ሰነድ ውስጥ አለ። አብደላህ እብኑ ሉሐይዓ የሚባለው ዓሊም ደግሞ ትተውታል ዑለማዎች ባዕደማ ፈረቀ ኩቱቡ ኪታቦቹ ከተቃጠሉበት በኋላ ነገራቶች ሁሉ ተቀላቅለውበታል ያ ዓሊም እስላምን ለመካደም ብዙ ሺህ ኪታቦችን ጽፎ ነበር። ያ ኪታብ ተቃጠለበት ዩኒቨርሲቲ። እሱ ከተቃጠለ በኋላ ሰውየው ኺላጥ ማለት እንትን ነገር መቀላቀል ጀመረ። ከዛም በኋላ ያሉት ሐዲሶች ተቀባይነት የለውም። አብደላህ ብን ዙሐይ አለበት ከተባለ ሐዲሱ ضعፍ ላይ ወላኪን ኪታቡ ከመቃጠሉ በፊት ነው ከተቃጠለ በኋላ ነው እንደገና ይሄ የሰነድ ሰዎች ወይንም ሙስጠላህ አልሐዲስን የሚያጠኑ ሰዎች ነው የሚያወጡት ሐዲሶችን የሰው ሐዲስ ሙሉ በሙሉ እነ ተወተፍሲላ ከልክል ወይንም ደግሞ ضعፍ ነው ማለት አይደለም። ኪታቡ ከተቃጠለ በኋላ ከመቃጠሉ በፊት ነው። ለምሳሌ ይሄ ከተቃጠለ በኋላ የተናገረው ያስተማረው ስለሆነ ነው ያተቀበሉት። ሐዲሱ ضعف እናለበት እሱ ስላለ ሐዲሱ ضعف ነው ማለት ሰነዱ ضعف ነው ማለት ሐዲሱ ضعف ነው ማለት አይደለም። ሰነዱ ደካማ ነው ይሄ ስላለበት ወላኪን الحديث صحيح صحيح ሀታ በዚህ ቅያስ ላይ ብዙ እናስገባለን ማለት ነው። የሻውር ቤትን ያስገባው አልተጠቀሰም፣ ግን እዚህ ውስጥ ይገባል። ማንኛውም መራፊቅ መጠቀሚያ ቦታ የሆነ ነገር ሁሉ እዚህን መጠቀም ትክክል ነው። ወአኽረጀ ጠበራን ጠበራኒ ዘግበዋል አነሂ አን ቀዳኢል ሐጃት ሐጃ መፈጸም ወይንም ደግሞ መጽዳዳት ክልክል መሆኑን ተሕተ አልአስጃሪል ሙስሚራ ከሚያፈሩ ዛፎች ስር ወበፈቲ ነህር በባህር ተህታ አልአስጃር ዛፎች ስር መውጣት መጠቀም ተበሩዝ ማድረግ ወይም መጽዳዳት ክልክል ነው። አልሙስሚራ የሚያፈራ ፍሬዎች ላይ ሊንጠባጠብበት ይችላል። አስጠያቂ ይሆናል። ጥላውን ባይጠቀሙት እንኳን ፍሬ ካለበት ክልክል ነው። ጥላውን ባይጠቀሙት እንኳን ፍሬ ባይኖረውም እንኳን ጥላውን የሚጠቀሙት ከሆነም ክልክል ነው። ምንም ነገር ከሌለ ግን ብትጠቀም ችግር የለም። ለጥላም ካልተጠቀሙ ፍሬ የማያፈራም ከሆነ ችግር የለም ማለት ነው። تحت الأشجار ዛፍ ስር መጽዳዳትን እርም አድርገዋል። አኽረጀ አለ ወበራኒ ናቸው የዘገቡ ከነቢዩ ዓለይሂ ሰላቱ ወሰላም የተዘገበ ሐዲስ ነው። ሌላ ወዶፈቲ ነህር ባህር ዳርቻ ሳሒል ይባላል። ሳሒል ዳርቻ፣ ዶፋ ዳርቻ፣ ሻጢ ዳርቻ እነዚህ ሶስቱም ተመሳሳይ ወርዶች ናቸው። ዶፈተ الغربية ከፍልስጤም ውስጥ አንድ እንትን አለች አይደል መንደር ዶፈተ الغربية እስራኤል ضربت في هذه الليلة الضفة الغربية ይላል ምዕራብ ዳርቻ የሚሉት ማለት ነው። ምዕራብ ዳርቻ ሻጢ ይባላል፣ ሳሒል ይባላል። ለምሳሌ አይቮሪ ኮስት ሳሒል አልዓጅ ነው የሚባለው ሳሒል አልዓጅ ትባላለች። ወደብ ስለሆነ ሳሒል ዳርቻ፣ ضفة ዳርቻ የመሳሰሉት ነው። من حديث ابن عمر بسند ضعيف سند ضعيف وهنا حديث ዘግቦታል ጠበራኒ ማለት ጠበራኒ ላይ የተዘገበ ሐዲስ ነው። ይሄ ደግሞ ፍራት ብን ሳኢብ የሚባል ሰው እያለ ይሄ ሰውዬ በጣም መትሩክ ነው። ፍራት ብን ሳኢብ የሚባል ሰውዬ ተጨምሮበታል ነው ሰነዱ ላይ። ሰውዬው መትሩክ ነው፣ ዑለማዎች ተውታል። ገብታችኋል? ብዙ ዑለማዎች ላይ የሚያሳዝን ታሪክ አጋጥሟቸዋል። ተታሮች በገቡ ጊዜ ሞንጎላውያን ኢራቅን በተቆጣጠሩ ጊዜ ኪታብን እንዳለ አቃጥለውታል። አቃጠሉት። የቀረውን ደግሞ ደጅላ ሐይቅ ውስጥ ከተቱት። እንደውም የደጅላ ሐይቅ ተቀየረ ይላሉ ወደ ጥቁር ነጭ ለበሰ። ከኪታቡ እንትን የተነሳ ነው። ድልድይ አድርገው ራሱ እንደ መሸጋገሪያ ተጠቀሙበት አለ ዑለማዎች የዛን ሰዓት የሚጽፉት በእንትን ነው። በ በምንድን ነው የሚጽፉት? በመቃ በመድን እዛ ሆኖ ለፍተው ማለት ነው። እንደዛ ሆኖ ለፍተው ተመልከቱ፣ እኛ እየቀራን ያለን ሁሉ በመደት ተጻፈ። በ techno በዝክር ብቶ በአንድ ነገር ጽፈው አይደለም እነዚህን ሁሉ የሰሩት እነ ኢብኑ ተይሚያ ያንን ሁሉ መቶ ኪታብ ሲጽፉ አንድ እንኳ ኪታብ መጅሙዑል ፈታዊ 38 volume ነው። 38 volume። ያንን ሁሉ ሲጽፉ አንድ ኪታብ ማለት አንድ ኪታብ ኑሮ አላማራቸው ወጣትነታቸውን እንክት አድርገው የጨረሱት ለኢስላም ነው። ትዳር እንኳን አላማራቸው ልጅ መውለድ ምን አላሯሯጣቸው ምን ነው 44 40 አርባ ምናምን አመት ነው የቆዩት። ያን ሁሉ እድሜያቸውን ለኢስላም ሲጽፉ ነው ኪታብ። ጊዜ የላቸው ምንም የሚሰሙት ነገር የለም። ለቤት የተወሰነ ረካዓ ይሰግዳሉ፣ የተወሰነ ሲጽፉ ያድራሉ፣ ቀን የተወሰነ እንትላሉ፣ ዚክር ይዘክራሉ። ያንን ኪታባቸውን ነው ድልድይ አድርገው የተጠቀሙበት ተርታሩ የዛን ጊዜ ነው እና አብደላህ ብን ሉሐይን አንኪታብ የተቃጠለበት ብዙ ዓሊም እንደዛ አጋጥሞታል። ኢራቅ ላይ ተሳሮች ለሚቆሉት وعن جابر رضي الله تعالى عنه قال قال رسول الله صلى الله عليه وسلم يا الله መላእክተኛ እንዲህ ብለዋል ምን አሉ إذا تغوط الرجلان ሁለት ሰዎች ሰገራ ሲጠቀሙ فليتوارى كل واحد አንዱ ከሌላው ይራቅ منهما صاحب عن صاحب አንዱ ከሌላው ከጓደኛው ይራቅ አሉ ነብዩ አለይሂ ሰላቱ ወሰላም الرجلان ሁለት ሰዎች فليتوارى ማለት ይሰወሩ አንዱ ከሌላው ማለት ዋሂዱን ኩሉ ዋሂድን እያንዳንዳቸው ሚንሁማ ከሌላው አንሳሂቢ ከጓደኛው ይራቅ ብለዋል። አመራራቅ አለባቸው። አንድ ሁለት class ውስጥ የተለያየ ይሄ ሽንት ቤት class ስለሚላይ እሺ፣ እንደዚህ ግን እንደዚህ እያወሩ ግን መጠቀም አያስቀኝም። ሽንት ቤት ሽንት ቤት እዛ ይሸናል፣ እዚህኛው የሆነ ነገር ወይ ክፍት አድርጎ እዛ አንዱ ይጠቀማል፣ እዚህ ሌላው ይጠቀማል፣ ወይ ሁሉም በር የለውም የሆነ ነገር ይጠቀማል። ያ ነገር አለ። አንድ ቦታ ደግሞ ሁለት ሰዎች ሆነው አንድ ሻወር ውስጥ የሚታጠቡ አሉ። ሐምል ለሌላ ነው። አንዳንድ ጊዜ ይህ ተቀድም ወይንም ደግሞ እንትን መራቀቅ ይመስላችኋል ትልቅነት ምንም እኮ አይደለም እስቲ ስታር ይህ በጣም የቆሸሸ አካሄድ ነው ምን እስላም ይሄ ሁሉቅ ሁሉቅን የሚያበላሽ ነው إذا تفوق الرجلان فليتوارى إلى كل واحد منهما عن صاحبه عنده كጓደኛው ከሌለው ይራ ولا تحدث እንዳያወሩ ወሬም አያወሩ ወሬ ያወሩ فإن الله الله يمقت على ذلك በዚህ ላይ ይቆጣል አላህ ይቆጣል ይህን ነገር ይጠላዋል ይህንን ተግባር የምቁቱ አላዳሪ አላህ በዚህ ስራ ይቆጣል። እዛ ቦታ ላይ መወራት የለበትም መወራት የለበትም። የሆነ የሆነ ግዳጅ ካልተፈጠረ በስተቀር ማለት ነው። ማነትን እንጥለዋለን ከፈለግ በተለይ ሰላም ሰላም ስላልሆነ ተዋለፈ <laughs> ማለት ይልቅ <laughs> ብትለው ይሻላል። ወይ ሲያንኳኳ አንተ ከውስጥ ማንኳኳትም ትችላለህ። የተለያየ አማራጭ አለ። ማውራት አይፈቀድም። ተዛተነ የግድ መናገር ካለብን ልንናገር እንችላለን። ሌላ ነገር የሚፈጠር ከሆነ رواه أحمد وصححه ابن السكن وابن القطان زجبوت الحديث وهو معلول حديث معلول إكرمة ابن ابن አማር አልአጀሊ የሚባል አልየማኒ ይህ ሰውዬ ስላለበት ነው ሐዲሱ ማዕሉል የሆነ በሽተኛ ነው ማለት ነው ሐዲሱ ሐዲሱ በሽተኛ ሐዲስ ነው ሰነዱ ማለት ነው ሰነዱ ወላኪን አልሐዲሱ ሐሰን በሌላ ሰነድ ስለሚጠገን ሐዲሱ ሐሰን የሆነ ቡሉግ ላይ ለይን ሐሰን ማዕሉል ምን ምን ያለውን በዛው ማዕሉል ሆኖ የሚቀራለ ወደ ሐሰን ደረጃ የሚመጣል የምትጽፉ ልጆች ካላችሁ ማሻአላህ ጎበዞች እስካሁን የነገርኳችሁ ይህ ሐዲስ የሆነ ሐዲስ ضعيف ነው የነገርኳችኋለሁ ضعيف ነው ያለውን ሐሰን ደረጃ ያደረሳሉ ዑለማዎች እየነገራችኋለሁ አንዛች ከሆነ ማሻአላህ ጎበዞች አፍጣፍ አድርጉ ማዕሉል ያለውን ነገ ተመልሰህ ብትመጣ ይህ ሐዲስ ضعيف ነበር ሳይ ነው ነው እንደዚህ ማዕሉል እንደሆነ ነው ለምሳሌ ምን ሐዲስ ኢብኑ ዑመር ቢሰነድም ضعيف ነው ያልኳችሁ ማን ስላለ ነው ضعيف የተባለው ተነግራችሁ ነው ሐዲሱ እውነት ضعيف ነው የቀረነው ወይንስ ወደ ሐሰን ደረጃ ደርሷል በሌላ ይህ እኮ ነው ብሎ ማለት ብሉግ ዝም ብለህ የምትቀራው ኪታብ አይደለም ብሉግ ምን ጨርሰዋለን በትንሽ ጊዜ ግን ያለ ለይሰል ቅራ አይደለም እንደዚህ አይነት ቅራ እዚህ ነው ሰባት ዓመት የሚቀሩት ይሄን ከቀራ በኋላ ቡኻሪና ሙስሊም ብገዛ ግን ስለ ነው የምትቀረው። የለም ማንኛውም ዑለማ ሲቀራ ይቺን ኪታብ ሳይቀራ የሚያልፍ የለም። ትላልቅ ዑለማዎች እነ ብኑ ተይሚያ በላችን ሳይቀሩ ይሄ እዛ ማንኛውም ሸህ ግን ይሄን ከቀራ በኋላ ቡኻሪ ሲቀራ አይተረጎምም። ቡኻሪ በሸኹ ላይ ዝም ብለህ ማንበብ ብቻ ነው። ምክንያቱም ሐዲሱ ላንተ ቀላል ነው። ይሄ ነው ከበድ የሚለው ከተለያየ ነገር ክልክል የተደረገው ሐዲስ ውስጥ ነው። ዋና ቢቀታደ ረዲየላሁ ተዓላ ዐንሁ ቃል ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ እንዲህ ብለዋል፣ لا يمس أحدكم አንዳችሁ እንዳይነካ ذكره ብልቱን እንዳይነካ ቢየሚን በቀኙ ብልቱን እንዳይነካ وهو እየሸና እየሸና ብልቱን እንዳይነካ እየሸና ሐለ ኹሩጂ አልበውል ሽንቱ እየፈሰሰ እያለ እንዳይነካ በቀኝ እጁ ብለዋል ነብዩ አለይሂ ሰላቱ ወሰላም። ወላ የተነሳ እንዳ እንዳያጠራም ወይም ደግሞ እንዳያብስም ዘከሩን እንዳያብስ ማንኛውንም ነገር ቆሻሻ ቦታ እንዳያብስ ሚነል ኸላ ከሰገራ እንዳያብስ የሚን በቀኝ እጁ እንዳያብስ ቆሻሻ ነው ቆሻሻ ነው ቀኝ እጅ ለሌላ ነገር ጥሩ ለሆነ ነገር ነው መጠቀም ያለበት ወላ የተነፈስ እንዳይተነፍስ ፍልኢና እቃም ውስጥ እየጠጣ እያለ ወደዛው ትንፋሽን እንዳይመልሰው ሐዲሱ ሙተፈቅ ዐለይህ ነው ወለፍዙ ለሙስሊሚን አረፍተ ነገሩ የሙስሊም ነው ግን ሐዲሱ ሙተፈቅ ዐለይህ ቡኻሪ ሙስሊም የዘገቡት ነው ሐዲሱ ሳይ ነው ضعيف ነው ብላችሁ ያትሙትም ይሄ ቡኻሪ ሙስሊም ዘግቦታል ሐዲሱን ሰሒህ ነው ደረጃተል ስለዚህ ላያመስ አሐድኩም ነብዩ ከለከለዋል። አንዳችሁ እንዳይነካ ዘከረው ብልቱን እንዳይነካ። ሴትም ወንድም ነው፣ ወንድ ብቻ አይደለም የሚከለከለው። ቢየቢሂ በቀኝ እጅ መንካት ክልክል ነው፣ ብልት አካባቢ ወሆ የቡ እየሸና ሽንት እየወጣ ይነጀሳል። አይንካ፣ አይጠቀም፣ ጥሩ አይደለም፣ መጠቀም የለበትም። ካስፈለገ መያዝ አለብኝ ካለ በግራው ይጠቀም። ወላ የተመሰህ ምን አልኸላ ከሰገራም እንዳያዳርቅ ቢየሚኒ በቀኝ እጁ ማዳረቅ የለበትም። ማዳረቅ ያለበት በግራ እጁ። እዚህ ላይ የሆነ ያነሱት ጥያቄ አለ። ለምሳሌ አንድ ሰው በግራ እጁ ብልቱን ማዳረቅ አይችልም። የወንድ ያስቸግራል አይደል? ብልቱን በግራ እጁ ማዳረቅ አይችልም። ካልያዘው ብልት አድርጎ ያዳርቀዋል። አይንካ ተብሏል። በቀኝ ምን ያድርግ? ይህንን ምን አድርገዋል ዑለማዎች? ሶፍቱን እንደዚህ ያገዋል። ምክንያቱም የቡኻሪ ሙስሊም ሐዲስ ነው። አስቸግሯል። ሶፍቱን እንደዚህ ያዘውና ብልቱን እንደዚህ ያንቀሳቀስ። የዛን ጊዜ በቀኝ እጁ አዳረቀ አይባልም ነው የግድ ለማገናኘት ነው አስቸጋሪ ነገር ስለሆነ ሶፍቱን እንደዚህ ያዘውና በግራ እጁ ብልቱን ይዞ እንደዚህ እንደዚህ እንትን ላይ ይሄን አድርገዋል። አንድ አማራጭ ጥሩ አማራጭ አደረጉትም ይሄን ይሄንን አለበለዚያ እንደምንም ብሎ በግራ እጁ ያዳርቅ እንጂ በቀኝ እንዳይነካ ብልቱን هذا أقرب من هذا እንደዚህ ለምን እንደት ነው የሚደረገው። አንተ ያስቸግራል እንዳይነጀስ ብቻ አይደለም። ይሄ ለነጃ ሰው ብቻ አይደለም የተከለከለው። ቀኝ ቀኝ ለምን ለምንድን ነው ብለናል? ጥሩ መልካም ለሆነ ነገር ነው። ቀኝ ቀኝ መልካም መልካም ለሆነ ነገር ነው። እነ ንጽህን የመሳሰለ አክታን የመሳሰለ ሽንትን የመሳሰለ ስግራን የመሳሰለ የምናስወግደው በግራችን በግራ እጃችን ለዚህ ግልጽ ነው። ከምን አዎ አካት ነው ኳሊቲ እንጂ መንካት መንካትማ ችግር የለም። መንካት መንካት ሐራም ነው ማለት እኮ አይደለም። በቀኝ እጅ አትንካ ማለት አይደለም። ጭራሽ እንዳነካው አይደለም። ጧራ አታድርግ፣ እስቲንጃ አታድርግ። እሱ በቀኝ እጅ በግራ እጅ ውሃ እየጨመርክ በቀኝ እጅ አትጠጭ። ይሄን የከለከሉ ለምን ግራ ቀኝ እጅ ማለት ተከሩን ያለው የምትበላበት የምትጠጣበት ማንኛውም ጥሩ ነገር የምትነካበት ነው ቀድሞ የሚነካ ነገር ነው ስለዚህ ይህን አትጠቀም ነው ያሉት በግራ እጅ ቆሻሻን ስታስወግድ ያ ነው እየሸናህ እያለም አትንካ በግራ እጅ ያዝ وعن سلمان رضي الله تعالى عنه قال لقد نهانا رسول الله صلى الله عليه وسلم سلمان سلمان سلمان الفارس ታውቁታላችሁ አይደል ይሄን ሰውዬ እ ሰልማን ከፋርስ ከፈርሻ የመጣ ሰው ነው። ነብዩ عليه الصلاة والسلام በጣም የሚገርም እጃት ሰጥተውታል። والله لو كان الإيمان على الثريا ኢማን ስድስቱ ከዋክብቶች ላይ የተሰቀለና የተንጠለጠለ ቢሆን ኖሮ ለናለሁ ረጁሉን ምን ሪጃል ልፉር ከፉርስ ሰዎች አንድ ሆነ ሲያገኘው ነበር አሉ። ምን ያክል ለሐቅ እንደተሯሯጠ እዛ እንኳ ቢሆን አያመልጠውም። ጋየተል አምር ነው። ምን ያክል እንደለፋ ምን ያክል ለሐቅ ሲሮጥ እንደነበረ ለመግለጽ ነው የተጠቀሙት። ስድስቱ ከዋክብቶች ላይ የተንጠለጠለ የተሰቀለ ቢሆን ኖሮ ኢማን ከፉርስ ሰዎች አንዱ ያገኘው ነበር አሉ። ሰልማን በጣም ተሯሩጧል። ሰልማን ወላሂ ያልገባበት ጓዳ የለም ለማግኘት ይህንን ነብይ ለማግኘት ወደ ሶስት ሰዎችን አሳልፏል። አንዱ ቄስ ጋር ሄደ፣ ሁሉን ነገር ብዙ ነገር አውቋል። ታሪኩ ኢንሻአላህ እናየዋለን ወይም አይታችሁታል። ሌላ ጋር ሄደ፣ ሌላ ጋር ሄደ። መጨረሻ ላይ ተሽጦ ወደ መዲና ሄደ። ነብዩን አለይሂ ሰላቱ ወሰላም በተለያዩ በተለያዩ ምልክቶች አገኛቸው። ሰልማኑል ፋርስ ረዲየላሁ ተዓላ እንትና በተከበበች ጊዜ ትልቅ አማካሪ የጦር አማካሪ የነበረው እሱ ነው። መዲና በተከበበች ጊዜ ሰልማን ይህንን የሰጠው። አንተ ሰልማን አሉት። ሩሞችና ፋሪሶች ፋርሻኖችና ሮሞች መካከል ከፍተኛ ሁለቱ ነበሩ። የዓለም ገናና ሩሲያና ወይም ቻይናና አሜሪካ ማለት እንደዛን ነው። እነዚህ ሁለቱ ነበሩ ገናናዎቹ። አንዱ ሌላውን ያሸንፋል፣ ሌላ ሌላውን ያሸንፋል። ሀታ አልፍላሚ ወሊበት ሩም ሲአድን አርድ ወሁም ሚን ባዕድ ገለቢህም ሰየግሊቡን ይህ አይነት አለ ምልክት ራሱ ተደርጓል እና የፓርሻን መንግስታት በሮሞች ሲከበቡ ዋና ከተማቸው ሲወረድ በቃ መጥፎ ነገር ሲከሰትባቸው እንደነው የሚከላከለው ያማ ማለት ከተማዋን ተከፋፍለን እንቆፍራታለን አለ። ፈረስ የማይዘለው ያክል እዛን ጊዜ ሚሳኤል ምን መነገር ስለሌለ የግድ በፈረስ ብቻ ነበር የሚገቡ። እንደዛ አድርጎ ነብዩ አለይሂ ሰላቱ ወሰላም ከተራራው በኩል ያለውን መዲናን ተውና ከሜዳ በኩል ያለውን ተከፋፍለው ቆፍረው ይችን አመለካከት ያመጣው እሱ ነው። እንደውም የአረብ እንትኖች ቁረይሾች መጡና ሲያዩ መዲና ዙሪያዋን ተቆፍራለች። ፈረሱን ሲሉት አይዘለውም፣ ርቀት አለ። هذه مكيدة لا تعرفها العرب አሉ። ኦ ይህች የምትገርም ሴራ ናት፣ አረቦች የማያውቋት ሴራ። ማን መክሮት ነው መሐመድን አሉ። ሰልማን አልፋሪስ ነበር ይህንን ያመጣው። هذا الصحابي الكريم لقد نهانا رسول الله صلى الله عليه وسلم ነብዩ አለይሂ ሰላቱ ወሰላም ከለከሉን ይላል። አነስተቅቢለ ልቅብላ ወደ ቅብላ እንዳንዞር ከልክለውና ነብዩ አለይሂ ሰላቱ ወሰላም ለጋኢጥን ለሰገራም ይሁን አው በውልን ለሽንትም ቢሆን ወደ ቅብላ እንዳንዞር ነብዩ አለይሂ ሰላቱ ወሰላም ከልክለውና አው አነስተንጀ ቢልየሚን በቀኝም እስቲንጃ ማድረግንም ከልክለውና አው አነስተንጀ ወይ እስቲንጃ ማድረግንም ከልክለውናል። የአቀለ ሚን ሰላሰቲ አህጃር ከሶስት ድንጋይ ባነሰ የድንጋይ ቁጥር ሳይሆን ሰላተ መሰሃት ነው። ሌላ ሐዲስ የሚለው ሶስት ማፍጠር በአንድ ድንጋይ ሶስት እንትን ካለው ይቻላል። በዚህኛው በዚህኛው በዚህኛው የግድ ድንጋው ሶስት ይሁን ማለት አይደለም። ሶስት ማበስ ብቻ መገኘት አለበት። አው አነስተንጀ ወይ ስንጃ ማድረግን ቢአቀለ ባነሰ ምን ሰላሰቲ አህዳት ከሶስት ድንጋ ባነሰ እስንጃ እንዳናደርግ ከልክለውናል። አው አነስተንጀ ወይ ስንጃ ማድረግን ከልክለውናል። ቢረጂዕን በትግ ማለት ነው ኩበት ረጂዕ ማለት ፋንድያ ኩበት እንስሶች ማለት ነው ኩበት አው አዝምን ወይ ባጥን በዚህም እንዳናዳርቅ ነብዩ አለይሂ ሰላቱ ወሰላም ከለከለውናል ይላል። እስትቅባለል ቂብላ ለጋኢቲን አው በውሊ ሙስሊም ናቸው ሐዲሱን የዘገቡት። እስትቅባለል ቂብላ አይቻልም። ወደ ቂብላ መዞርም ሆነ ወደ ቂብላ ጀርባ መስጠትም ሆነ አይቻልም። ወደ ቂብላ ጀርባ ሰጥቶም ወደ ቂብላ ፊትን ዞሮም አይቻልም። ወደ ቁርስም እንደዚሁ ማለት ነው ይከለከላል። መዲና እነ አረፋ እነ መካ እነ የተለያዩ ግን ችግር የለም። ፍልስፍያነት እንዲኖራቸው ማለት ነው። ሽንት ቤት ውስጥ ችግር የለም። የሽንት ቤት ልትጠይቀኝ ከሆነ ሽንት ቤት معد لهذا ከሆነ ችግር የለም። ውጭ ላይ ነው ክልክል የሚሆነው። ለምን ነብዩ عليه الصلاة والسلام አንድ ቀን ሆነ እንትና አብደላህ ኢብኑ አብ እንትና አብደላህ ኢብኑ ዑመር ሐፍሳ ቤት ሂጄ ይላል። እህቱ ናት ሐፍሳ የነብዩ ሚስት የአብደላህ ኢብኑ ዑመር የዑመር ልጅ ስለሆነች እህቱ እህቴ ጋር ሂጄ ድንገት ጣራው ላይ ስወጣ ነብዩን ሽንት ቤት አየኋቸዋል። ምን ምን እንዴት አድርገው ነው የተቀመጡት? ፊታቸውን ወደ እንትን ዞረዋል ወደ ሻም። ፊታቸውን ወደ ሻም ከዞሩ ጀርባቸው ወደ ቂብላ ነው ማለት ነው። ስለዚህ ለዚህ የተዘጋጀ ቦታ ከሆነ ችግር የለም። መሐወጥ የተከበበ ነገር ከሆነ ችግር የለም። ሜዳ ላይ ነው ክልክል የሚሆነው ነው። ለቅጠል እስቲ እንጃ ያስወግዳል። ቅጠል የሚያስወግድ ነገር ሙዚ የሚያስወግድ ነገር ብቻ ነው። ለስላሳው ነው። ለምሳሌ አሁን በእንትን ወረቀት አለ ሲነር ላይ እሱ እንደዛ አሽተው ካልሆነ በስተቀር አይሆንም። እንደውም እርጥበቱን ያዳርሰዋል እንጂ እንትን አይመጣው። የመምጠጥ ባህሪ ያለው ነገር መሆን አለበት። የመምጠጥ ባህሪ ነጃተው እንዳይዛመት ማለት ነው። ተባባል ገብቷቸዋል። አሁን ነስተንጀ ቢልየሚን በቀኝ ምስትንጃ ማድረግ ከልክለውናል አለ። ቀኝ ደግሞ ጥሩ ጥሩ ነገር ነው ያለበት። አሁን ነስተንጀ ቢአቀል ለምን ሰላቴ አጃር ከሶስት ድንጋይ ሶስት ድንጋ ሳይሆን የድንጋ ቁጥር ሳይሆን ሶስት ጊዜ ማበስ ይፈጠር በአንድ ድንጋ ሊገኝ ይችላል። በሶስት ካላለቀ በአምስት በአምስት ካላለቀ በሰባት ዊትር መደረግ አለበት። ዋጅብነት ሳይሆን አውላው ማለት ጥሩ እንደዛ እና ሶስት ይተካዋል። አንድ ሶስት ሁለት ሶስት ሶስት ሶስት ስትሉ እየቆረጣችሁ የምታነሱበት ማለት ነው። በሶስት ማጥራት ከተፈለ አው አነስተን የነብዩ አለይሂ ሰላቱ ወሰላም ከለከለውና ለስንጃ ማድረግን ቢረጂዒን በፋንድያ በፍት አው አዝሚን ወይ ባጥን ትላለህ። ረጂዕ ለምን ሆነ? ረጂዕ ለምን ሆነ? ፋንድያ የስጋው የማይበላ ከሆነ ነጃሳ ነው። ስጋው የማይበላ እንስሳ ከሆነ ስግ ነጃሳ ስለሆነ ስጋ የማይበሉ እንስሶች ደግሞ ስጋቸው የሚበላ ነፍየል ከብት እንስሶች ምናምን እነዚህ ችግር የለም ነጃሳ አይሆንም። እበታቸው ነጃሳ አይሆንም። ለልቀውል ሰሒህ ማለት ነው። በሰሒህ ቀውል ስንሄድ ነጃሳ አይሆንም። ባይሆንም እንኳ ግን ሌላ ዒለት አለ ምክንያት የተከለከለበት ለምን ነብዩ አለይሂ ሰላቱ ሰላም በሐዲሳቸው የነገሩን ዒለት አለ ረጂዑ ዳበቲኩም ጧዓሙ አልዓዝሙ አልዓዝም ጧዓሙ ኢኽዋኒኩም አጥንት የወንድሞቻችሁ ምግብ ነው። የእንስሶቻችሁ እበት ፍግ ደግሞ ለከብቶቻቸው ጧዓሙ ሊደዋብህም የእነሱ የእንስሶቻቸው ምግብ ነው ብለዋል ነብዩ አለይሂ ሰላቱ ሰላም። ስለዚህ አጥንትን ስትበሉ አጥሩት የሚሉትም ለዚህ ነው። እስቲንጃም በሱ ማዳረግም ክልክል ነው። አንደኛ ለዚህ ነው። ለዚህ ነው ማለት ያዛምታል እንጂ አይመጥም። አንድ ክልክል ያደርገዋል። ሁለተኛ ለጅኖች የወንድሞቻችን ወንድሞቻችን አሉ አይደል? ወንድሞቻችን ማለት ለወንድሞቻችን ምግብ ነው እኛ ተጠቀምነው ለነሱ ይሞላላቸዋል። ለነሱ ይሞላላቸው እንደገና አዲስ ይመገባሉ ማለት ነው ከሱ። ስለዚህ በወንድሞቻችን ምግብ ማዳረግ የነሱን ምግብ መነጨት ነው። ክልክል ይሆናል። ኩበቱ ደግሞ ለእንስሶቻቸው ምግብ ነው። ኢሳን የሚመገቡት የታየ ነው። ታቁል ከዛ አነጥም ነብዩ አለይሂ ሰላቱ ወሰላም ካሉ አለል አይን ወራስ እንቀበላለን አይደልም። እነሱ ጅን የለም ብለዋል፣ መላኢካም የለም ብለዋል። እነ ዩፎን ምናምን ነገር ሲያ አሉ ሲሉ UFO ን እየፈጠሩ ሌላ በሆነ ነገር ሲያሳይን መላእካና ጅን የለም ብለው ነው ያመኑት። እስካሁን ድረስ የለም ነው የለም ይላሉ። እኛ ደግሞ የምንላችሁ ነገር አለ ገና አዲስ እንኳን እንኳን نوراني የሆነ ከአይናችሁ የተሰወረ አይደለም። ፕላኔቶች እንኳን ቁጥራቸው እየጨመረ ነው። ገና እውቀታችሁ የትም ገና ምንም አልደረሰም። وما أوتيتم من العلم إلا قليلا ከእውቀት ትንሽ እንጂ አልተሰጣችሁም ሙሉን ተብሏል። ገና ያላየን ጀነትን እናምናለን። ጀሃነምም አለ፣ ሲራጥም አለ፣ የተለያየ ነገር አለ፣ መጽሐፍም አለ፣ መላኢካም አለ፣ ጅንም አለ። ኑእሚን ወለዚነ ዩእሚኑነ ቢልገይብ ተምነናል። በገይብ ማመን አለበት። وللسبعة من حديث أبي أيوب كأبا أيوب كأبا أيوب الأنصاري لا تستقبلوا القبلة النبي عليه الصلاة والسلام سبعة ናቸው የዘገቡት ከአባ አዩብ لا تستقبلوا القبلة ቂብላ ወደ ቂብላ አትዙሩ ቢጋኢትን በሰገራም ጊዜ አው በውልን በሽንትም ጊዜ ወደ ቂብላ አትዙሩ ወላ ተስተድቢሩሃ ጀርባችሁንም አትስጧት ይላል እስትቅባልን ቅድም ቀርተነው ነበር በላይኛው ሐዲስ እስትድባር ደግሞ አሁን አገኘ ነው ተጨማሪ ኢንፎርሜሽን ማለት ነው ወላ ተስተድቢሩሃ ጀርባችሁንም አትስጡ ለቂብላ ወላኪን ነገር ግን ሸሪቁ አው ገሪቡ አሉ ነብዩ አለይሂ ሰላቱ ወሰላም። ወይ ወደ ምስራቅ ዙሩ ወይ ወደ ምዕራብ ዙሩ አሉ ነብዩ አለይሂ ሰላቱ ወሰላም። ምስራቅ፣ ምዕራብ እንደዚህ ተጠቀሙ ነው ያሉት ነብዩ አለይሂ ሰላቱ ወሰላም። ለምን ወደ ሰሜን ወደ ደቡብ ምዞር ከሆነ ጀርባህን ለቂብላ ትሰጣለህ። ፊትህን ስትዞር በፊትህ ዋናው ክልክሉ ነው። ወደ ሰሜን ፊትህን ስትዞር እስትቅባል ተገይቷል። ፊትህን ወደ ደቡብ ስታዞር እስቲድባር ተገይቷል። ስለዚህ ሸርቆ አው ገርቦ ይሄ የሚመለከተው ለመዲና ሰዎችና ለኛ አካባቢ ለመሳሰሉት ሀገሮች ነው። ለምሳሌ ለመካ በምስራቅ በኩል ወይንም በምዕራብ በኩል ያሉት ሰዎች እነሱ ምንድን ነው የሚባሉት? ጀንቡ አው ሸሚሉ ነው የሚሉት። ወደ ሽማል ዙሩ ወይንም ወደ ጀኑብ ዙሩ ነው የሚባሉት እነሱ ቂብላቸው የተለየ ስለሆነ የኛ ቅብላ ወደ ሰሜን ነው አይደል? ስለዚህ በሽንት ጊዜ ወደ ምስራቅና ምዕራብ ነው መዞር ያለብን። በቃ ግልጽ ነው ገባሽ። ፀሐይ መውጫና ፀሐይ መግቢያን ደግሞ ራቁ ይላል ሸክ እንደ ጥሩ ሸምስ ፀሐይ በምትወጣ ሰዓት ጉዳት እንዳታደርስብህ ምች እንዳይመታ ነው። ሽንት ቤት ውስጥ ከሆነ ግን ምንም መቃጨት ብሎ ነገር የለም። ወደ ፈለግከው አቅጣጫ መዞር ይቻላል። ፀሐይ በሚወጣ ጊዜ ግን ወደ ፀሐይ አሁንም ወደ ምስራቅና ወደ ምዕራብ የሚባለውን ነገር ጥንቃቄ ማድረግ አለብን። ማታ ወይንም የጧት ፀሐይ የሆነ ምች ምናምን ነገር ሊያደርስብን ስለሚችል ይላል። በሽታ እንዳይመጣ ነው። እዛን ሰዓት ደግሞ እግዚአብሔር እንድትመጣ ወርቃማ ሌላ ዲግሪ ትቀይራለች። አቤት <coughs> ወፎች ወፎች ምን ወፎች ምን እንትናቸው ወፎቹ አይቶ ዝም ብለህ መብላት አይቻልም። እነዚህ ምን ላይ አለ? ምን ከለከለ? የሚከለከል እኮ ነገር የለም፣ ይቻላል። ስጋው የሚበላ ነገር ደግሞ አይደለም። በቆሻሻው ታጥቡታላችሁ እንጂ ነጃሳ ነው ብሎ እንትን አለ ስጋቸው መብላት አንድ ነገር ይህንን በጣም ነግሬያቸዋል። ይህንን ኺላፍ ያዙት። በብዙ ቦታ አጋጥማ ቤተሰቦቻችን ራሱ እንደዛ አይደል የሚሉት። በቃ እንደዚህ ስጋው የሚበላ እንሰሳ ሽንቱም ሆነ ሰገራው አይነጅስም። ስጋው የማይበላ ግን ይነጅስ። ለምን ሳይነጅስ ቀረ? ሽንትና እበት ወይም ደግሞ ስጋቸው የሚበላ እንሰሳ ከተባለ ደሊል አለ። ዑረንዝ የሚባሉት ሰዎች ነብዩ ጋር አለይሂ ሰላቱ ወሰላም መጡና ሆዳችንን አመመን በሽተኛ ሆን አሏቸው። ነብዩ አለይሂ ሰላቱ ወሰላም ሂዱ ከመዲና ከዘካ የተሰበሰቡ ግመሎች ታች በረሃ ውስጥ እየተጠበቁ ነው። እዛ ሂዱና ወተቱንም ጠጡ፣ በሽንታቸውም ታጠቡ፣ ጠጡ ብለው አዘዟቸው። ነብዩ አለይሂ ሰላቱ ወሰላም ሄዱ። የግመሌን ሽንት በግመል ሽንት መታጠብ ወይንም የግመል ሽንት ማለት መጠቀም ማለት ባይነጅስ ነው እንጂ ነብዩ አለይሂ ሰላቱ ወሰለም ቢነጅስ ኖሮ አያዝም ነበር። አሀ ለመድኃኒት ሊሆን ይችላል ብለዋል። ሐራም ነው ያሉት ሰዎች ለመድኃኒትማ ነብዩ በሌላ ሐዲሳቸው እንዲህ ብለዋል። ማጃአለ ደዋአኩም ፊማ ሐረመ አለይኩም አላህ ሐራም ባደረገው ነገር ላይ የእናንተን መድኃኒት አላስቀመጠም ብለዋል። በሌላ ዘግተውታል። ስለዚህ ነገር ሐላል ቢሆን ነው አውላ ይተፍሲር በምን ወሰዱት? የግመል ከበቃ ግመልን የመሳሰሉ ነገራቶች ሁሉ መግባት ይችላሉ። ደግሞ እንዳውም ሌላም አለ። ነብዩ አለይሂ ሰላቱ ወሰላም በፍየል ጉረምቶ ውስጥ ይሰግዱ ነበር ሶላት ያለ ምንጣፍ። ምንጣፍ ተጠቅሞ ነው ከየት አመጣ አተባለ። ጉረምቶ ውስጥ ይሰግ አይ ሳይጠቀሙ ለጉረምቶ የተሰራ ሊሆን ይችላል፣ ገና አልገቡበትም። ከየት መጣ? ጉረምቶ ውስጥ ይሰግዱ ነበር ነው የተባለው። እንዳውም አንድ ሸክ ነገር ፍቄ ቦታ ላይ ሲቀራ ሁለታችን ሆነን አሉ እየቀራን እያለ ቀርተን ወደ ማደሪያ ቦታ ስንሄድ መግሪብ ደረሰብናል መንገድ ላይ እኔ ኢቃማ አድርጌ ልሰግድ እየተዘጋጀሁ እንትን ይላል አሉ ሰውዬ በጣም ስለተጠራጠረ ኩበት ወይንም ፋንዲያ እንትን ኩበት የእንሰሶች ኩበት ነጃሳ ነው ብሎ ስለቀራ ሴት ላይ ይፈልጋል አሉ ሳሩ እንዲጠብቅ ምን የፈለክ ነው አሉት አይ ኩበት ካለ ብዬ ነው አላህ ይቅናን ዝም ብዬ ነው የምሰግደው አሁን ሸኹ ምንድን ምን እናያዙ ለይሰ ቢነጅሲል ነጃሳ አይደለም ማለት ነው ከሁለቱም ሐዲስ ተረተው ግልጽ ነው ገብታችኋል ሁለቱም ደሊል ገብታችኋል والاستبعاد من حديث ابي ايوب لا تستقبلوا القبلة بغائط او بول ولا تستدبروها ولكن شرقوا او غربوا ይሄ ከቂብላ ከደቡብና ከሰሜን በኩል ያሉት ለመካ የሰሜን ሰዎችና ለመካ ወይንም ለካዕባው የሰሜን ሰዎችና ለካዕባው የደቡቡ ሰዎች ናቸው። ምን ማድረግ ያለባቸው? ምስራቅንና ምዕራብን ተከትሎ የሚባሉት። ለመካ ምስራቅና ምዕራብ ላይ ያሉ ከሆኑ ግን እነሱ ወደ ሰሜንና ወደ ደቡብ ነው መዞር ያለባቸው። ለመዲና ሰዎች የተነገረውና ነው ሐዲስ። መዲናዎች ደግሞ እንደኛ ናቸው። ዋና አይሻ ረዲየላሁ ተዓላ አንሃ ነብዩ صلى الله عليه وسلم قال የአላህ መልእክተኛ ብለዋል። የአላህ መልእክተኛ ምን አሉ? قال من أتى الغائط ሽንት ቤት የመጣ ሰው ተክር ይደረቅ ብለዋል ነብዩ عليه الصلاة والسلام። ይስተከር ሰዎች አይጋለጥ፣ ለሰዎች አይጋለጥ፣ መጋለጥ የለበትም። ተክር ይደረቅ። رواه أبو داود አቡ ዳውድ ዘግበውታል። ሐዲስ ነው። እንደውም አብዛኛው የጀሃነም ሰው በዚህ የተነሳ ነው ማለት በጣም ጥፋት አለበት። በጣም መጥፎ ነገር ነው፣ መጥፎ ነገር وعنها أن النبي صلى الله عليه وسلم كان إذا خرج من الغائط ለምሳሌ ነብዩ በሌላ ሐዲሳቸው ተናገሩታል አይደል ነብዩ عليه الصلاة والسلام ሆነ መቃብር አጠገብ ሲደርሱ ሁለት ቴምሮችን እርጥብ ዛፍን ሁለት ከፈሉና ሁለቱ መቃብር ላይ አስቀመጡ። ነብዩ አለይሂ ሰላቱ ወሰለም እነ ሀዛኒ ለረጁላን ዩዓዘባኒ ወማ ዩዓዘባኒ ፊ ከቢሪ አሉ። እነዚህ ሁለት መቃብር ውስጥ ያሉት ሰዎች እየተቀጡ ነው አሉ። የሚቀጡት ይገርማቸዋል፣ በትልቅ ወንጀል አይደለም። አንድ ወንጀሉ ትንሽ ነው ወይ ቢተውት ኖሮ በእድሜያቸው እያሉ ጥሩ ነበረ፣ በጣም ቀላል ነበረ። አንዱ كان يمشي بالنميمة ሰዎችን በጣም ያጋጭ ነበር። አንዱን ከሌላው ያንን ከዚህ ነው አንተ ዋሽተ ማስታረቅ እንጂ ዋሽተ ማጣላት በእውነት ማጣላት እንኳን አይቻልም እኮ ዋሽቱ የሚያጣላ ነው በአሁኑ ሰዓት ሁላችንም የምናደርገው ማለት ነው። ዋሽቶ ሰውና ሰው ማጋጨት፣ ሰውን ለማጣላት ቢነኒማ የሚንቀሳቀስ አንዱ ይሄ ነው። ሁለተኛው ደግሞ ካነ ላይስተክር ይንበውል በሽንት ጊዜ አንደኛ ከሰው አይስተከርም ብለዋል። ላይስተንጂ የሚላል ሌላ ላይስተንጂ አያጽዳዳም ነበር በትክክል እስከሚደርቅ ድረስ አይጠቀም ነበር። ለማንኛውም ላይስተኪሩ የሚለውን ሪዋያ ያለበት ሰው ጊዜ አደገኛ ነው ማለት ነው። ያስቀጣል እዛ መቃብር ውስጥ ነብዩ ሰላቱ ወሰላም ተጠቅመናል። ይሄ እኛ ግን ማስቀመጥ አንችልም፣ አይቻልም። ይቀጣ ይቀጣ ነው ቅም ነብዩ ስላወቁ ነው። ነብዩ ሁለት ሰዎች ላይ ነው እንጂ በእድሜያቸው ሌላ ሰው ላይ አላስቀመጡ። እነዚህ ሰዎች ላይ ብቻ ይቀጥ እየተቀጡ ነው ብለዋል። እኛ የምናስቀምጥበት ሰው ሁሉ ይቀጣል ማለት አይደለም፣ አናውቅ። ከዛም በኋላ ሷሃቦችም አላደረጉ ለዚህ እንዳትጠቀሙ ነገር وعنها من صلى الله عليه وسلم كان إذا خرج من الغائط النبي عليه الصلاة والسلام كفجرات وتقال يلو نبت غفرانك ጉፍራነክ ጉፍራነክ አጥልቡ ሚንከ ጉፍራነክ የአላህ ምህረትህን እፈልጋለሁ أطلب غفرانك ይሉ ነበር ነብዩ አለይሂ ሰላቱ ወሰላም። ምህረትህን ምህረት አድርግልኝ፣ ምህረትህን ስጠኝ፣ ለግሰኝ። غفرانك ይላል። ልክ ስትወጣ غفرانك ብለህ ትወጣለህ ማለት ነው። ከሽንት ቤት ሲወጣ ጉፍራነክ ይባላል። ይቅርታን ጠይቃለሁ። አንድ ለምንድን ነው ይሄ የተባለው ምናምን ነገር ሲሏቸው የሚያመጡት አይለታል። አንደኛ ሽንት ቤት ውስጥ ገብቼ ከዚክር ማቋረጤ ምን ታላላቅ ሰዎች ወይም ደግሞ ያጋጣሚ ወደ ቂብላ ዙሬ በስተት ፈጽሜ ከሆነ ከላይ ነገር ያመጣል። ግልጽ ነው። ይብቃን ይሄ ነገር